እኩልነት፣ ነፃነት በዓለም ላይ የታሰሩ የተሰደዱ የተቸገሩ ሰዎች በሙሉ በሕገ ወጥ መልኩ ያለ አግባብ የሚደርስባቸውን ስቃይና መከራ ለዓለም ለማሰማት ድምፅ ለመሆን ድምፅ አጥተው ሰው አጥተው በዓለም ዙሪያ በየእስር ቤቱ በየባህሩ በየሰፈሩ ታስረው ወድቀው ተቸግረው ለሚገኙት አላግባብ ስለሆነ የዓለሙ ህብረተሰብ ድምፅ ሆኗቸው እንዲያሰማላቸው እንዲረዳቸው ለማድረግ የሶሴፕ ፕሬዝዳንት አቶ አሊ ሁሴን ይህንን ዝግጅት ከባለቤቱ ከወይዘሮ አይኒ ጋር እንዲሁም ከሌሎቹ በዓለም ዙሪያ ከሚገኙ ይህን ድርጅት ከሚደግፉና በኮሚቴነት ከሚሰሩት ጋር በመሆን አስተባብሮ ድምፅ ለሌላቸው ድምፅ ለመሆን ስለበቁ በከፍተኛ ልብ አድናቆት ልናመሰግናቸው ይገባል። አመሰግናለሁ። እንግዲህ የሰው ልጅ ሲወለድ የራሱ ነፃነት፣ መብት፣ እኩልነት አለው። ነገር ግን በተለያዩ ምክንያቶች ነፃነታቸውን አጥተው እንደ ሰው ተወልደው እንደ ሰው መኖር ያልቻሉ እንደ ሰው ወጥተው መግባት ያልቻሉ በዓለም ዙሪያ ብዙዎች አሉ። ይህ የዛሬው ስብስብ ከሌሎቹ የሚለየው የነፃነትን ጉዳይ የሰውን እኩልነት ጉዳይ ለማመልከት ነው። ይህ ደግሞ ሃይማኖት አይለይም፣ ፖለቲካንም ሊሳተፍበት የሚገባ ስለሆነ ይበል የሚያሰኝ ይደግ ሊሳተፍበት ስለሆነ አድናቆት የከፍ ያለ ነው። በጣም አመሰግናለሁ በእውነት እንግዲህ በዚህ በከተማችን በሰፊው በዓለም ዙሪያ እየተንቀሳቀሰ ሃይማኖት ሳይገድበው፣ የፖለቲካ ሁኔታ ሳይገድበው፣ ዘር ሳይገድበው፣ ሃይማኖት ሳይገድበው በየትኛውም በአፍሪካ ዙሪያ ራሱ ህይወቱን መስዋዕት አድርጎ አውቃለሁ። በሳውዝ አፍሪካ፣ በዩጋንዳ በእስር ቤቶች ገብቶ ምን ያህል እስረኞች እንዳሉ ለእነዚያ እስረኞች የሚደርስላቸው አተው የሚያለቅሱ በእስር ቤት ሕክምና አተው መድኃኒት የሚሰጣቸው የሚያሳክማቸው ዘመድ አዝማድ አተው ሀገር እያላቸው ሀገር እንደሌላቸው ከወገን ከዘመድ ተፈጥረው ዘመድ እንደሌላቸው በየእስር ቤቱ የሚንገላቱ ብዙ እስረኞች እንዳሉ አቶ አሌውሰና የዚህ የሶሴፕ ድርጅት አመራሮች በተለያዩ የአፍሪካ ክፍሎች ሄደው በይበልጥም ደግሞ በይበልጥም ኢትዮጵያውያን በብዛት በተለያዩ እስር ቤቶች እንዳሉ እነሱን መርዳት እንዳለብን ማስፈታት እንዳለብን ከተሻለም ደግሞ ወደ ተሻለው አገር እንዲሻገሩ፣ እንዲራመዱ፣ ህይወታቸውን በተሻለ መልኩ እንዲረዱ እንዲደረግ ከፍተኛ ጥረት በማድረግ ላይ ላለው ለአቶ አሊ በእውነት የደመቀ ጭብጨባ እንድታደርጉለት በጣም እጠይቃለሁ። ምክንያቱም ከፍተኛ ጥረት ተደርጓል። ብዙ ሰዎች እንደተረዱ አውቃለሁ። ይህ በመጽሐፍ ቅዱስም ቢሆን የታሰሩትን መጠየቅ ማስፈታት የተፈቀደ ነው። ሃይማኖትም የሚለው ሃይማኖት የሚፈቅደው መልካም ስራ ነው። ይህ ሃይማኖታዊ ስራ ነው እንጂ ሌላ ነገር አይደለም። ስለዚህ የታሰሩትን መጠየቅ፣ የታመሙትን መጠየቅ በእውነት የሚደንቅም የሚያስገርምም ታላቅም ስራ ነው። በይበልጥም ደግሞ በሀገራችን ኢትዮጵያ እንደሚታወቀው በዓለም ዙሪያ በደግነቷ፣ በእንግዳ ተቀባይነቷ፣ በታሪኳ የምትታወቀው ሀገራችን ዛሬ ብዙ ህዝብ ወጣቶች በዓለም ዙሪያ በሱዳን፣ በኬንያ፣ በዩጋንዳ፣ በግብፅ በየትኛውም ዓለም ኢትዮጵያውያን ተሰደው ይገኛሉ። ኢትዮጵያውያን በእስር ቤት ሲገቡ የሚጮህላቸው የሚደርስላቸው በጣም ጥቂት ነው። ስለዚህ ይሄ በእውነት አሁን እዚህ የምናየው የውጭ አገር ዜጎች ናቸው። እነሱ በእውነት አሁን በቃላት ሲያዩት ያለቅሱ ይሆናል። በእውነት የኔንም ንግግር ቢሰሙት ደስ ሲል ነበር፣ ግን መንፈሱ ይደርሳቸዋልና ጥሩ ነው በጣም የሚገርመው ነገር ለእነዚህ ሰዎች የሚደርስላቸው ብዙዎቹ ራሳቸውን ያጠፋሉ። እኛ በጣም ጥሩ አገር ነበረን። ጥሩ አገር፣ አየሩ የተስማማ ሁሉ ነገር ያለው ሁሉ ነገር የሚፈጠርበት የጥበብ ምንጭ፣ የእውቀት ምንጭ፣ የጀግንነት ምንጭ፣ የታሪክ ምንጭ፣ የጥበብ ምንጭ፣ ሁሉ ነገር ግን ለሁሉም ጊዜ ያለውና ዛሬ ደግሞ የምንታወቀው በረሃባችን በስደታችን ነው። ነገር ግን ይህንን ደግሞ እግዚአብሔር አንድ ቀን እንደሚቀይረው ፍጹም ሙሉ ተስፋ አለኝ። እግዚአብሔር ያደርገዋል። ይህንን እስከዚያ ድረስ ግን የታሰሩትን ለማስፈታት አንድ መሆን፣ ተባብረን ድምፃችንን ማሰማት ለታሰሩት፣ ለተቸገሩት፣ ነፃነት ላጡት አንድ ላይ ሆነን በአንድነት ድምፃችን ማሰማት አለብን። እንዲህ አይነቱን ድርጅት ደግሞ መደገፍ ማበረታታት አለብን። እግዚአብሔር ከሁላችን ጋር ይሁን። በእውነት ለአቶ አሊም አብረው ለሚሰሩት ለስራ አመራሮቹም በጣም ከፍተኛ ምስጋና አቀርባለሁ። እዚህ የመጣችሁትን ሁሉ በእውነት እግዚአብሔር ባርካችሁ። ለሚቀጥለው ዓመት ግን በሰፊው ኢትዮጵያውያን ወንድሞቻችን እህቶቻችን በተገኙበት እንደሚከበር ሙሉ ተስፋ አለኝ። እኔም በእውነቱ እንግዲህ እግዚአብሔር እስካለው ድረስ በዚህ ዝግጅት እገኛለሁ። ሁልጊዜ እንዲያውም ዋና አስተባባሪ ሆኜ ነው የምንቀሳቀሰው። እንዲያውም ለእንደዚህ አይነቱ በእውነት እና እንዳታጨበጭቡ እናንተ ምሰሙ። ስለዚህ በጣም ደስ የሚል ነው። ምክንያቱም የታሰረ እናስፈታ ከሚል ሌላ ምን አለ? የተበደለ በደል አይድረስበት ነው። ስለዚህ ይህም መጽሐፍ ቅዱሱ ነው። ስለዚህ እግዚአብሔር ይባርካችሁ። እግዚአብሔር ስጥልን በጣም አመሰግናለሁ።